قل إن والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم الحكمة في ختم النبوة بمحمد صلى الله عليه وسلم الحكمة وأنه تباب من دنو إلى يمن كتب على يمن كتب على في ختم النبوة بمحمد صلى الله عليه وسلم الله سبحانه وتعالى የነብይነትን ማዕረግ በነቢዩ አለይሂ ሰላቱ ወሰላም የመቋጨቱ የመደምደሙ ውስጠ ሚስጥሩ ምንድን ነው ይላል وكانت وكانت نبوة محمد صلى الله عليه وسلم خاتمة للنبوات لأنه بعث إلى الناس كافة إلى أن تقوم الساعة كما قال تعالى وما أرسلناك إلا كافة للناس بشيرا ونذيرا وكانت نج وكانت نجلة نبوة محمد صلى الله عليه وسلم نبي عليه الصلاة والسلام نبي النت خاتمة خاتمة للنبوات ለነብይነት መደምደሚያ መጨረሻ ነው ይላል ሊአነሁ ምክንያቱም ነቢይ ዓለይሂ ሰላቱ ወሰላም ቡዒሰ ኢለናሲ ካፋ ወደ ሰው ልጆች ማለት ነው በአጠቃላይ ነው የተላኩት ኢላ አን ተቁመ ሰዓ ሰዓቲቱ እስከምትቆምበት ድረስ ላሉት ማለት ስለዛም ነው መደምደሚያ መቋጫ የተባሉት ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንዳለው ወማ አርሰልናከ ኢላ ካፈተን ሊናሲ بشيرا ونذيرا وما أرسلناك إلا رحمة للعالمين تبارك الذي نزل الفرقان على عبده ليكون للعالمين نذيرا اندادو قل يا أيها الناس إني رسول الله إليكم جميعا أين الله يتنبه أين القرآن أنكتوش أيتنا الله رلني እነዚህን የቁርአን አንቀጾች በባለፈው ትምህርታችን ላይ ለመዳሰስ ሞክረናል ምን ለማለት እንደፈለገ ማለት ነው እሺ ወማ አርሰልናከ አላክንህም ኢላ ካፈተን ሊናሲ በሺራ ወነዲራ ወደ ሰው ልጆች ማለት ነው አብሳሪና አስጠንቃቂ አድርገን እንጂ ወማ አርሰልናከ ኢላ ረሕመተን ልልዓለሚን ለዓለማት እዝነት ማለት ነው ብለን እንጂ አላክንህም ይላል ተባረከ ለዚ ነዘለ ልፍርቃን አው ላቅ ያለ አምላክ ሆነ ያ ፉርቃንን ምን ያለው ያወረደው ፉርቃን ማለት ቁርአንን አላ አብዲህ በባሪያው ላይ ሊየኩነ ሊልዓለሚነ ነቢራ ለዓለማት አስጠንቃቂ ይሆን ዘንድ ቁል ያ አዩሃ ናሱ ብለህ በል እናንተ ሰዎች ሆይ እኒ ረሱሉላህ ኢለይኩም ጀሚዓ እኔ ወደ እናንተ በአጠቃላይ የተላኩኝ ነው ብላቸው وإذا كانت رسالته عامة للناس የነቢዩ አለይሂ ሰላቱ ወሰላም መልእክተኝነት ለሁሉም ያጠቃለለ እንደሆነ ፈላ ቡዳ አን ተኩነ ሸሪዓቱሁ ካሚላ የነቢዩ አለይሂ ሰላቱ ወሰላም ማለት ነው ምን ሸሪዓ ህግጋት ሙሉእ መሆኑ እውን ነዋል በቃ ሙሉእ መሆን አለበት ማለት ሻሚለተን ያጠቃለለች መሆን አለባት ሊመሳሊሕ አልበሸሪ ሰው ልጆች ለሚያስፈልጋቸው ነገሮች በአጠቃላይ መሳሊሕ ማለት ማለት ለሚያስፈልጋቸው አስፈላጊ ነገሮች በአጠቃላይ መሳልሕ ይባላል። ላ ዩሕታጁ ማዓሃ ላ ዩሕታጁ የማይፈለግበት ማዓሃ ከእሷ ጋር ከዚች ከሸሪያ ጋር ኢላ ሸሪዓትን ኡፍራ ሌላን ሸሪያ ማይፈለግበት መሆን አለበት። ግልጽ ነው። እሷ በእሷ ብቻ የምንብቃቃበት መሆን አለበት። ምክንያቱም ሌላ ሸሪያ የሚያስፈልግ ከሆነ ዲኑ አልሞላም ማለት ነው። አረ ላ ዩሕታጁ ማዓሃ ኢላ ሸሪዓትን ኡፍራ ወባዕሰት ነቢይ አኸር የሌላም ማለት ነው ነቢይነት መላክም የማያስፈልግ መሆን አለበት። ግልጽ ነው። ነቢዩ ከተላኩ በኋላ ሌላ ነቢይ መላክ የሚያስፈልግ መሆን የለበትም። ተግባባን? ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንዳለው አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና እንዳለው ማለት ነው አላህ ስብሓነሁ ወተዓላ وقال تعالى ونزلنا عليك الكتاب الله من ይላል ወነዘልና عليك الكتاب በአንተ ላይ እኮ ቁርአንን አወረድን ይላል ኪታብ ያለው እዚህ ጋር ቁርአንን ነው አይደል ቲቢያንን ሊኩል ሸይ ለሁሉም ነገር ማብራሪያ ሲሆን ወሁደን ቅናቻን መንገድ ያዘለ ሲሆን ወረሕመተን እዝነትም ሲሆን ወቡሽራ ብስራትም ሲሆን ሊልሙስሊሚን ለማ ለሙስሊሞች ማለት ነው ነዓም ናም ባረከላሁ ፊኩም። ከዚህ አንጻር ለሁሉም ነገር ማብራሪያ ከሆነ ዘንዳ ምንም ሌላ ነገር ሌላ ሸሪያ የሚያስፈልግበት ምክንያት አንድም የለም፣ ሌላ ነብይ መላኩ የሚያስፈልግበት ጉዳይ አንድም የለም ይላል። ወቃለ ተዓላ ወአንዘልና ኢለይከ ልኪታብ ወደ አንተ እኮ ያ ሙሐመድ ያ ነቢይ አላህ አወረድን ኪታብን ብልሐቅ በእውነት ሙሰድቀን ሊማ በይነ የደይ ከፊት ለፊት ያለውን የሚያረጋግጥ ሲሆን ሽፍ ማንን ተውራት እንጂል ዘቡርን ማለት የሚያረጋግጥ ሲሆን ሚነል ኪታቢ ከኪታቦች ማለት ነው ወሙሃይሚነን አለይ በእሱ ላይም የሚቆጣጠር ሲሆን ግልጽ ነው እሱ ነው የሚቆጣጠራቸው ማለት ነው ያለውን ነገር ፈሕኩም ያ ነቢይ አላህ ፍረድ በይነሁም በመካከላቸው ቢማ አንዘለ አላህ አላህ ምን ባለው ባወረደው ፍረድ በቃ ወላ ተተቢዕ አህዋአሁም የእነሱን ስሜት ምን አትበል አትከተል አማ ጃአከ ሚን አልሐቅ ተመልከቱ አማ ጃአከ አንተ ዘንድ ከመጣው ሚን الحق ከሐቅ ማለት ነው ፍንክች ማለት የለብህም የእነሱን ስሜት መከተል የለብህም ወደ አንተ ያወረደልህን ማለት ነው ያንን ሸሪዓ ያንን ማለት ነው ኪታብ የሚለውን ይዘህ ቀጥል ነው አላህ ያላቸው ማለት ተግባባን ስለዚህ ቁርአን ለሁሉም ነገር ማብራሪያ ከሆነ ዘንዳ ነቢዩ አለይሂ ሰላቱ ወሰላም ደግሞ እንግዲህ ሙሉእ የሆነ እምነት ጂን ከተሰጣቸው ሌላ ነቢይ መላኩ ስለምንም የሚያስፈልግ ጉዳይ አይደለም ይላል قال الشيخ أبو الأعلى المودودي رحمه الله في رده على القاديانية الشيخ أبو الأعلى المودودي في رده على القاديانية قاديانية بمبالوت ቡድኖች ላይ መልስ በሰጡ ጊዜና ከተናገሩት የተቀነጨበ ደግሞ አለ። ቃዲያንያ ማለት ባለፈው አሳልፈናል። አህመደል ጉላም አህመድ አልቀዲያኒ የሚባል ህንድ ውስጥ ያለ ሰው ግልጽ ነው፣ ነብይ ነው ብለው ይከተሉት ስለነበረ ግልጽ ነው። ራሳቸውን የቻሉ አንጃዎች ሆኗል ማለት ነው። ወሙበሽረን ቢረሱል ያእቲ ሚን ባዕድ ስሙ አሕመድ የሚሉት ነቢዩ ሳይሆን አሕመድ ማለት ያው አሕመድ ጉላም አሕመድ አልቀዲያኒ እንላለን። ወነህኑ ይላል እኛ إذا تتبعناه كتكت التنوالة ما من الميلوت أبو الأعلى المودودين بالنسو ليرد السيسات ملس بستبت جزي يتعافو صوف لي من إلى إذا تتبعناه قرآنا كتكت التنوالة بغية فلقا كجلا أن نعرف الأسباب التي لأجلها كجلا فلقا أن نعرف للنوك الأسباب مكنياتون التي لأجلها ያቺ ስለ ምክንያቷ ተብሎ ظهرت الحاجة ظهرت በይፋ የወጣችበት الحاجة ምክንያቱ إلى إرسال نبي في أمة በአንድ ኡመት ውስጥ አንድ ነቢይ የመላኩን ምክንያትና ሰበብ በግልጽ የወጣውን ምክንያት ስናውቅ سنة أرام على تنو سنف اللقلموك من أمم الأرض بمدرنا اللي هزبوش اللي قلتنا وكنياتم الله سبحانه وتعالى ولقد بأثنا في كل أمة الرسولة أن يعبدوا الله واشتني بالطاغوت ولا لا بهلهم لا يتلقوا السلزي بهلهم هزبوش اللي يا نبياتو تملاكن بناتنا يعني اللي موقف بنفلك كلا ዓሊምና አነ ሀዚህ ልአስባብ አርባዕ ነቢያቶች የሚላኩበት ምክንያት ስንት ነው? አራት ነው። ግልጽ ነው አለ በቃ በምድር ላይ በእያንዳንዱ ኡማ ላይ ነቢይ የመላኩ ምክንያት አራት ነው አለ። አወለን በተርቲብ ነው፣ ሳትረዱ አንድ እንዳትሄዱ። እሺ እነዚህ አራት ነጥቦችን አንደኛው አለ ካነት هذه الأمة ما جاءها من الله نبي من قبل كانت ሆነች ማለት ከሆነች አንጻር ማለት ነው። هذه الأمة ይቺ ኡማ ማ ጃአሃ ሚን አላህ ነቢዩን ከዚህ በፊት ያችን ኡማ ምን ካልመጣላት ነው ነብይ ካልመጣላት አላህ ነብይ ይልክላታል። ያቺ ኡማ ሚን ቀብል ከዚህ በፊት ማለት ነው። ወላ ካነ ካልሆነ ሊተዓሊሚ ነቢዩን مبعوث في أمة غيرها أن تصل إليها ولا كان قال هنا لتعالمي نبي سل نبي أستنروت مبعوث في أمة بعندو ما وسط ملاكم على تنو غيرها كسوت شيء الله أن تصل إليها ودسوا يالدرسكونا تبقى ولا كان لتعالم نبي مبعوث في أمة غيرها أن تصل إليه ስለመታወቁ ማለት ነው ሆኖ ስለመታወቁ ካነ ሊተዓሊም ነቢዩን መብዑት የተላከው ፊ ኡመቲን በአንድ ህዝቡ ላይ ገይሪያ ከሷ ውጭ አንተ ሲለ ኢለይሃ ወደ እሷ አለመድረሱ ከመታወቁ አንጻር ነው ይሄ ነው ከዛ አንጻር አላህ ወደ አንድ ህዝቦች ምንን ይልካል ነብይ ይልካል ስላልተላከባት ማለት ነው አሳኒ ካነ ቀድ ኡርሲለ ኢለያ ነቢዩ ሚን ቀብል ሁለተኛ ደግሞ ከዚህ በፊት ነቢይ ተልኮላታል ያችው ኡማ ወላኪን ነገር ግን ካነ ታዕሊሙ የማ የእሱ የማስተማር ሁኔታ قد انمحى انمحى ማለት ማለት ተወገደች انمحى ማለት ማለት ግልጽ ነው ተወገደ አው ለዒበት ቢሂ የዱን ኒስያኒ ኢንማ ሀማል ማለት ተወገደች أو لعبت ወይ ተጫወቱበት به በሱ የዱን ኒስያኔ የእርሳና እጆች ተጫወቱባቸው የእርሳና እጅ ተጫወተበት ሁሉም በቃ ረሳው ማለት ነው አው ተሕሪፍ ወይም ምን አሉት አዞሩት ቀየሩት ተጫወቱበት ሐታ ለም የዑድ ቢኢምካን ናስ አን እነሱ ታህሪክ ከማድረጋቸው የተነሳ حتى لم يعد بإمكان الناس حتى لم يعد በማይመለስበት መልኩ ማለት بإمكان الناس የሰው ልጆች መመቻቸት أن يتبعوه እሱም ምን ሊሉት ሊከተሉት በማያስመች መልኩ በቃ ተጫወቱበት፣ تحريف አደረጉት፣ እርሳና ውስጥ ተገባ። ኢትባዓን ካሚለን ምሉእ የሆነ መከተልን ሰሒሐን ትክክል የሆነ የማይቻል ከሆነ ስለተጫወቱበት አዲስ ነብይ ይልካል ማለት ነው። ግልጽ ነው። ምክንያቱም በዛ በተላከላቸው ኪታብ ምን ብለውታል? ተህሪፍ ተህሪፍ አለው ለዒበት ተጫውተውበት በዛው ይጓዛሉ ብለን አንልም። ሌላ ነቢይ ይላክና ያንን ነገር እንዲያንሰራራ የሚያደርግ ማለት ነው። ግልጽ ነው። እንዲያንሰራራ የሚያደርግ ነቢይ ይላካል። ይህ ሁለተኛው ምክንያት ነው። ያነ ያ ኡማ ነቢይ ደርሶታል። ሆኖም ግን የመጀመሪያው የተላከበት ወደዛውም የተላከበት ስለተጫወቱበት አታሊስ ካነ ቀድ ኡርሲለ ኢለይሃ ወደዛች ተልኮ ነበረ ነቢዩን ነቢይ ሚን ቀብል ከዚህ በፊት ወላኪን ነገር ግን ተዓሊሙ የእሱ የማስተማር ሁኔታ ማካነት ሻሚለተን ምን ስላልሆነች ነው ሻሚላ ካልሆነች ነው ሻሚላ ማለት ነው ያጠቃለለች አረ ሊመን ያእቲ ባዕደሁ ከሱ በኋላ ለሚመጡት እንዲሁ ያጠቃለለች ስላልሆነች ነች ዋፊየተን የምትሞላ ሊሙተቀለባት አስሪህም ዘመናቸው ጊዜያቸው ለሚያስፈልገው ነገር ሁላ የሚያሟላ ካለመሆኑ የተነሳ ሌላ ነብይ ይልካል። ያ ሌላ ነብይ ያ ዘመን ያሉበት ጊዜ የሚያስፈልገውን ነገር ማብራሪያና ገለጻ የሚሆነውን ነገር ይዞ ከአላህ ዘንድ ምን ይላል? ይላካል፣ ይሰጠዋል ማለት ነው። ፈአላሐት الحاجة ፈላሐት ማለት ምን ዋበበ ማለት ነው ወይም አሰረ በአንድ ነገር መቀጠል ፈላሐት ልሓጀቱ እንግዲህ ሰዎች ሐጃ ቀጣይነትና ዘውታሪነት ካለ ፍላጎታቸው ኢለል መዚዲ ምን አልአንቢያ ተጨማሪ ነብይ ምን በማለት ላይ መጨመርና መላክ ላይ ፍላጎት ካለ ሊኢክማሊ ዲን ዲኑ ምን ይሉ ዘንድ ያማሉ ዘንድ በዘመናቸው የሚፈልጉት ነገር ተሟልቶላቸው ይቀጥል ዘንድ ካስፈለገ ይላካል። الرابع አራተኛ ይላል الرابع አራተኛው ቀድ ካነ ቀድ ኡርሲለ ኢለይሃ ነቢዩን ወደዛች ኡማ ነቢይ ምን ተብሏል ተልኳል። ወላኪን ነገር ግን ካነት ልሓጀቱ ጉዳይቷ ሆነች ተቅተዲ አዩርሰለ ማዐሁ ነቢዩን አኸር ሌላ ተጨማሪ ደግሞ ነቢይም ከእሱ ጋር የሚሆን መላክ አስፈለገ። ነቢይ ተልኳል፣ ግን አስፈላጊ እገዛን ያደርግለት ዘንድ ነቢይ መላኩ ካስፈለገ አኸር ሊተስዲቂሂ እሱን እውነት ይለው ዘንድና ወተእይዲ እሱን ይረዳው ዘንድ ምሳሌ በማና ማተላኳል ሙሳና ሃሩን አይደል እንዴ አዎ ሊተስዲቅና ተእይድ እሱን ሊያግዘው ዘንድ رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي كذا ورد من واجعل لي وزيرا من أهلي أرلن ግልጸዋል ስለዚህ የሚያግዘው ነው የፈለገው ማለት ነው እንዲሁም አሉት አረለ እንዴ ለነቢዩላህ ኢብራሂም ግጽዋለ ዝምድናም ያለው ነው ማለት ነው ስለዚህ እነዚህ ምክንያቶች ነው ነብያቶች እንዲላኩ የሚያደርገው አለ ኪታባቸውን ዝጉት ዝጉት ሁላችሁ አሁን እነዚህ አራት ነጥቦችን ትነግሩናላችሁ የነብይነት የአንድ ነብይ መላክ ምክንያቱ ምንድን ነው ሚላክበት ዝጉት እንጂ ሴቶች ዝጉት። እሺ አንድ ነቢይ የመላኩ ምክንያት ማለት የሚላከው ከምን አንጻር? እሺ የመጀመሪያው ከዚህ በፊት ምንም ነቢይ ተልኮበት እማያክ አይደለ ስላልተላከበት በቃ መላኩ የግድ ነው። አለበለዚያ ሑጃ ይኖራቸዋል አይደል እንዴ? አይደል ይሄ አንደኛው ነው ሁለተኛው ሳለ ተልኮላቸው ረስተውት ወይም ተህሪፍ አርገውት ሌላስ ያንን ለማስተካከል ምን ይላካል? ነብይ ይላካል። ሁለት እሺ፣ ከውስጥ እ አሰንት ጊዜውን ለሚያነሳው ጥያቄዎች ግልጽ ነው ምላሽ የሚሰጥ ሙሉ ሸሪዓ ይሆን ዘንድ የሚላክበትም ሁኔታ ይኖራል። ሙሉ ሊያደርገው ማለት ነው። ጊዜው ለሚያነሱት ጥያቄዎች የተለያየ አህካሞች በደንብ ሊብራራ ዘንድ ነቢያትን የሚልክበት አጋጣሚም አለ። እሺ፣ አራተኛ እዛው ከውስጥ ስም እየጠራው በፍላጎት ከእሱ ጋር አጋዥ የሚሆን ነቢይ ከመላክ አንጻር ነው። ምሳሌ ሐሩንን አላህ ስብሐነሁ ወተዓላ እንደላከው ማለት ነው። ግልጽ ነው። በዛው ዘመን ለሆነው አጋዥ ያገኙ ዘንድ የተላከበት አጋጣሚ ይኖራል ማለት ነው። ኸይር ወኩሉ ሰበብ ሚን ሀዚህ ልአስባብ ልአርበዓ ከእነዚህ ከጠቀስናቸው አራቱ ሰበቦች አንጻር ቀዛለ ዛለ ባዕደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢዩ ከተላኩ በኋላ ይሄ ጉዳይ ተወግዷል አለ ቀድ ዛለ ባዕደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከነቢዩ በኋላ ግን ይሄ ነገር ሁላ ተወግዷል አራቱም ጉዳይ ምን ምን አንደኛው ነቢይ ያልተላከበት የሚለው ነቢዩ ተላኩ እና አርሰልናከ ረሕመተን ሊልዓለሚ ለዓለመት ነው እዩ በደንብ እሺ ሁለተኛው ሀጃ ላይ ደግሞ ስንል ተጫውተውበት ኒሲያን ተሕሪፍ ምናምን ስላደረጉት ነው ስንል አላህ እኮ ለነብዩ የሰጣቸው ደግሞ ምን አይነት ኪታብ ነው? እና ነህኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን ያለ በዛ ላይ ደግሞ አንዘልና ኢለይከ ልኪታበ ቢልሐቂ ሙሰዲቀን ሊማ በይነ የደይህ ሚነል ኪታብ ወሙሃይሚነን አለይህ ይውላል በእሱ ላይ የሚቆጣጠር ስለዚህ ሁለተኛውን ምክንያት ምንም የለም ተወገደ ማለት ሶስተኛ ላይ ስንሄድ ነብይ ከዚህ በፊት ተልኮበታል። ለሁሉም ግን መልስ የሚሆንን ያዘለ ይዞ እንዲመጣ ነው ተብሏላ። ቁርአን ደግሞ ነብዩ ይዞ የመጡት ለሁሉም ጊዜ ለሁሉም አስር ዘመን የሚሆን ነው። ግልጽ ነው። ለሁሉም ነገር ማብራሪያ ቲቢያንን ሊኩል ሸይ ስላለ በቃ አለቀ። ሶስተኛው ምክንያትም ተወገደ። አራተኛውስ ነብዩን የሚያግዝ ተብሏል አይደል ያንን ነብይ የሚያግዝ ነብዩ እዚህ ጋር የሚያግዛቸው በነብይነት ምንም ያስፈላጊ ነገር የለም ለሳቸው አጋዥ የሚሆኑት ምኖቻቸው ናቸው ዑለማዎች ናቸው ግልጽ ማለት አልዑለማ ወረሰቱል አንቢያ ናቸው ግልጽ ነው ከዛ አንጻር እዚህ ጋር አስፈላጊነቱ ምንም አልታየም ማለት ነው ግልጽ ነው ነብዩን ተስዲቅ የሚያደርግ ብዙም ከመኖሩ አንጻር وكل سبب من هذه الأسباب الأربع قد زال بعد النبي محمد صلى الله عليه وسلم فلا حاجة للأمة الإسلامية لأمة الإسلامية لمسلم ማህበረሰብ ميون ولا لأية أمة أخرى في العالم بعلم إلى لتلاتين يوم أمة إلى أن يرسل إليها نبي جديد حاجة من المال نبراتهم في العالم إلى أن يرسل إليها نبي نبي استلاك الله درس جديد حديث بعد محمد صلى الله عليه وسلم كنبي በኋላ ማለት ግልጽ ነው ምንም ሀጃ وقد تولى القرآن بنفسه إن بتملكته تولى القرآن بنفسه بيان أن بعثة النبي محمد صلى الله عليه وسلم ኢለናሲ ካፈተን ወሊሂዳየት ናሲ አመተን ይህን ጉዳይ አላህ ራሱ ኃላፊነቱን ወስዶ ተናግሯል። ቢነፍሲ በነፍሱ ማለት ነው። በያነን በመማለት ላይ በማብራራት ላይ አነ ባዕተተ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የነቢ ዐለይሂ ሰላቱ ሰላም መላክ ኢለናሲ ወደ ሰዎች ካፈተን በአጠቃላይ ነው። ግልጽ ነው። ወሊሂዳየት ናሲ አመተን የሰው ልጆችንም በአጠቃላይ ምን ለማለት ቅናቸውን መንገድ ለማስያዝ ነው ለመምራት ነው ቃለ ተዓላ قل يا أيها الناس إني رسول الله إليكم جميعا قل بله بل يا محمد يا أيها الناس نانت سوجي إني رسول الله إليكم جميعا እኔ እኮ ወደ እናንተ ወደ አጠቃላይ ወደ ሁላችሁም የተላኩ ምንድን ነኝ መልእክተኛ ምልክተኛ ነኝ በል ወአይደን በድጋሚ ምማ የዱሉ ዐለይህ በሱ ላይ ከሚያመላክቱ ታሪኹ ልሐዳራ ፊ ዱንያ በዱንያ ላይ ያሉ የስልጣኔ ታሪኮችን ማየት እንችላለን። የስልጣኔ ታሪኮችን ማየት መዳሰስ እንችላለን። አነ ظሩፈ ፊል ዓለሚ በዓለም ላይ የሚገኙ ظሩፎች ይላል أن الظروف في العالم بعالم لا يالو ظروف وشلا الحالة هي وضع نوشي ودو والحال عالم لا يالهوني تعمل نوشي ما زالت منذ بعثة النبي صلى الله عليه وسلم نبي عليه الصلاة والسلام كتلافبت كياني أنصدو منذ يعني ولا تزال التوقد الجمع እቺ ስልጣን የምትባሏ ነገር ከመፈጠርና ከማደግ ወላ ተዛሉ አትወገድም ሙሐያአተን ምን ያለች የተዘጋጀች ግልጽ ነው ያደገች የተመነደገች ከመሆን ቢሃይቱ ምን አልሙምኪን ግን ቢሃይቱ ምን አልሙምኪን ሙምኪን በሆነ መልኩ ቢሃይቱ ምን አልሙምኪን እንደው ممكن የሚያስችል በሚሆን መልኩ ነው አንተ ሲ ዳዕወቱ የነቢ አለ ሰላት ሰላምን ጥሪ መድረስ ትችላለች። إلى كل ስቅዕን ሚን አስቃዕ ልዓለሚ ስልጣኔ እየሄደ ነው አለ እየተ ምን እያለ ነው እየተነዳ እየገሰገሰ ነው ያለው ግልጽ ነው እንደዛ ሆና ግን የነቢ አለ ሰላት ሰላም የዳዕዋ ሁኔታም ሚነል ሙምኪን ነው አይደል እንዴ የሚያመች ከመሆን አልተወገደም የነቢዩ ዳዕዋ ከመድረስ ኢላ ኩል ስቅዕን ወደ እያንዳንዱ ስቅዕ ማለት ምን አስቃዕ ልዓለም ከዓለም አስቃዎች ሁላ ናህያ ማለት ገጸ ከዓለም ጫፍና ጫፍ ማለት ነው ኢላ ኩል ስቅዕ ምን አስቃዕ ልዓለም ናህያ በምድር አካል ላይ የሚኖሩ ማለት ነው ሁሉም ወኢላ ኩል ኡመት ሚን ኡመሚሂ ከነቢዩ ኡማ ወደ ሁሉም ማድረስ ተችሏል ፈላ ሀጀተ ባዕደ ዛሊከ ከዚህ በኋላ እንግዲህ ምንም ሀጃ የለም ባዕደ ዛሊከ ኢላ ነቢይን ጀዲድ አንድ አዲስ የሆነ ነቢይ ይምጣላቸው የሚባል ምክንያት የለም ተግባባን። ስልጣኔም በመማር ቁጥርና በገሰገሰ ቁጥሩላ የነቢይ عليه الصلاة والسلام የነብይነት መዳረስም እንደዛው እየገሰገሰ ነው። ግልጽ ነው። ይኸው ዓለም ላይ በቃ ግልጽ ነው። ኢስላም انتشار አድርጓል ማለት ኢላ ኡመቲ ሚን ኡመሚ ዱንያ አው ስቅዕ ምን አስቃዒሃ ወየምድርን በቃ እያንዳንዱ ክልል እያንዳንዱ አስቃ የሚለው እያንዳንዱ ክልል ወይም እያንዳንዱ ጫፍና ጫፍ ብለው ወቢዳሊከ በዚህም ቀዛለ ሰበቡል አወል የመጀመሪያው ሰበብ ተወገደ ይላል። እኛ ቅድም ብለነዋል። እሱ አሁን ያመጣላቸው ቅድም እኔ ጥቅል በሆነ መልኩ አስረድቻቸዋለሁ። ወሚማ የሽሃዱ ቢህ ልቁርአን በዚህ ጉዳይ ላይ ከሚመሰክረው ደግሞ ማን ነው? ቁርአን ነው። ወሚማ የሽሃዱ ቢህ ልቁርአኑ ከዛሊክ وتؤيد عليه زخيرة كتب الحديث إيه يوم لأمت الله تشون انجليس دابرني ومما يشهد بالقرآن القرآن قرآن كمي مسكره قدايوز كذلك الذي وتؤيد من كم مثله كم تتناكرونا كم قد قدايوز عليه زخيرة كتب الحديث والسيرة زخيرة كتب الحديث زخيرة كتب الحديث ዘኺራ ማለት ድልብ ማለት ግልጽ ነው አለ የሐዲስ ኪታብ ድልብ የሆኑትም ማለት ነው። ግልጽዋን ድልብ የሚባለው ምን አይነት ነው? ልዩ ግልጽዋን በውስጡ ብዙ አንጦር ነገር የያዘ አይደል የሚባል ገብቷቸዋል። ድልብ ዘኺረቱ ኩቱብ አልሐዲስ እንደምታጠናክረው ቁርአን እንደሚመሰክረው ሐዲስም እንደምታጠናክረው ወሲራት የነቢ አለይሂ ሰላቱ ሰላምም ደግሞ የህይወት ታሪክ እንደሚያጠናክረው أن التعليم الذي جاء به النبي صلى الله عليه وسلم نبي يزمت أستمرت لا يزال حيا محفوظا لا يزال التوكدم ሐየን ህያው ከመሆን መሕፉበን ጥብቅ ከመሆን አልተወገደ። ቅድም ነቢይ የሚላከው ያ ታህሪፍ ሲደረግ ነው አላልንም? ኒስያን ሲያጋጥመው ነው ብለናል። አላ ሱረቲሂ ሐቂቅየቲን እውን በሆነ ገጽታ ከመቀመጥ እውነታውን ያዘለች ሆነ ማለት ነው። ወለም ተልዓብ ቢሂ የዱን ኒስያን የእርሳና እጆች ምን ሳይሉባት ሳይጫወቱባት ወለተሕሪፊ ወተብዲሊ ተሕሪፍ ማለት ማለት ነው ማዞር ወተብዲሊ መቀየር ሳይኖር ማለት ነው። ይኸው እስከ ዛሬ እዚህ ደርሷል። أما الكتاب الذي جاء به نبي زي متوتكو فما وقع التحريف تحريف على الدكتة ወለነቅሱ ጉድለትም ወለዚያደቲ መጨመርም አልተገኘበትም ፊ አይ ሐርፍ ምን አሕሩፊሂ በየትኛውም ሐርፍ ላይ በማን ላይ በቁርአን አንድም ሐርፍ ላይ ዚያዳ የለው ወላ ሚነል ሙምኪኒ ይሄም እንደውም የሚያስመችም አይደለም ቁርአንና ሐዲስ ላይ መጨመር መቀነስ ማዞር መቀየር የሚባለው ኢላ የውም ልቅያማ እስከምን ድረስ እስከ ቅያማ ድረስ ይህ እንዲህ አይነት ነገር የለም። አንበሶች ጀግኖች አሉ፣ እንደኛ የፈዘዙ አይደሉም። አንበሶች ጀግኖች አሉ። ለሐዲስ ግልጽ ነው። አዎ ያሳለፈ ታሪክ እኮ አሁንም ድረስ ደግሞ ታሪክ የሚሰሩ ስንቶች አሉ። ግልጽ ነው። አሁን አሁን ባለንበት ዘመን ሰነዱን ቆጥረው እነዚህ ሐዲስ ብቻ ቃልቃሉ ቃሉ ማፈዛል ነው። ሰነድ ቆጥረው የሚጠቅሱ ግልጽ ነው። በሰነድ አንበሶች አሉ ነምር የሆኑ ማለት ነው። ስለዚህ ጥብቅ ተጠብቋል ማለት ነው። ቁርአንን በተመለከተ በየቦታውንማ በየመንደሩ ሆኗል። ሑፋዞች በዝቷል። ቁርአን ላይ ማለት ነው። ግልጽ ነው። ወላ ሞልቷል። ሐዲስን በተመለከተ ውስንን ቢሆን አሉ። ግልጽ ነው። ሐዲስን ማለት ነው። وأما الهداية التي أعطاها للناس وأما الهداية كناتشو من قد التي أعطاها للناس لسو لجوش نبيو يا بركتوات يسطو يونو بأقواله بنققراتشو وفعله بسراتشوم نبيو لسو لجوش يسطواتشو يا بركتواتشو فإننا نجد أثارها የነቢዩን ፋና እናገኛለን ሐተ اليوم حية مسونة እስካሁን ድረስ የተጠበቀች ሆና ህያ ሆናለች። ግልጽ ነው። ሆናለች። መስሁና የተጠበቀች ከአነና አማመ ሸክሲሂ ሰለላሁ ዐለይሂ ወሰለም ወፊ ዘማኒሂ ነብዩ ፊት ለፊትና በሳቸው ዘመን ያለን ነው የሚመስለው ሐዲሱን ስንቀር አይደል? ስለዚህ ነብይ ተላክ አልተላከ እኛ ጋር አንገብጋቢነት የለውም። ለምን ነብዩ አለይሂ ሰላቱ ሰላም ፊት እንዳሉ ነው አይደል እንዴ ሐዲሱ ሲነበብልን فبذلك قد زال السبب በፊት እኮ እንደ የለም ያ ታፍዞ ተጠብቆ ምናምን ይሄው እንዲህ ብሏል እያለ የለም እንደዚህ ጥብቆ ነው ማለት ነው ግልጽ ነው ሙደወን ተደርጎ ግን አሁን እነዚህ ልክ ነብዩ ሐይ በህይወት ፊት ለፊታችን ያለው ሆኖ ነው የሚታየው فبذلك قد زال السبب الثاني በዚህ ምክንያት ሁለተኛው ተወገደ ምንድነው ነብይ የሚላከው ያ ተህሪፍ ሲያጋጥመው ነው ምናምን ብለን የለ ይሄ የለም ትመይነል ቁርአን ሶስተኛው ጋር ልሄድላችሁ ትመይነል ቁርአን ለዩሰርሕ ከዛሊክ ቁርአን ያው እንደምታውቁት በግልጽ በይፋ ተናግሯል ያን አላህ ተዓላ ቀድ አክመለ ዲነው ዲኑን ምን አድርጎታል ሙሉ አድርጎታል ቢዋሲጠቲ ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩ ምን በማለት በመላክ ሶስተኛው ላይ ምንድነው ነው ያልነው አንድ ነብይ የሚላከው ሸሪያውን ለማሟላት ነው አላለም ሙሉቅ ለማድረግ ጊዜው ዘመኑ ለሚያነሳው ነገር መልስ የሚሆንን አንግቦ ነው የሚልከው ማለት ነው አንግቦ ይመጣል ማለት ነው ያ ነብይ ግልጽ ነው የነብዩ ሸሪያ ደግሞ በቃ ሙሉ መሆኑን ራሱ አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም الاسلام دينا ብሎ አላህ ተናግሯል فبذلك قد زال السبب الثالث ايضا በድጋሚ ሶስተኛው ምክንያት ተወገደ ማለት ነው ثم ان الحاجه አሁን ወደ አራተኛው ላይ ድላችሁ አራተኛው እንግዲህ የሚያግዘው ምናምን አላለ የሚያግዘው ነብይ መምጣት ስለሚያስፈልግ ነው ነብይ የሚልከው ብለህ ثم ان الحاجه لو كانت تقتضي ارسال النبي ከዛም ደግሞ ሐጃ ቢያስፈልግ لو كانت تقتضي ارسال النبي ማን ነቢይ ከአንድ ነቢይ ጋር ሙሐመድ ሰለላሁ ዐለይሂ ወሰለም ሊተእይዲ ማንን ሊረዳ እኔ ሙሐመድ ሰለላሁ ዐለይሂ ወሰለም ሊረዳ አስፈላጊ ነው ከተባለ ወተስዲቂሂ እሱንም ምን ለማለት እውነት ለማለት በቃ እሱ እኮ እውነተኛ ነብይ ነው ተቀበሉት ብሎ ይል ዘንድ አንድ ነብይ የሚላክ ከሆነ ለኡርሲለ ፊ ዘማኒ በማን ይላክ ነበረ? በእሳቸው ዘመን ይላክ ነበረ። ነብይ የሚያስፈልግ ቢሆን ኖሮ ነብዩ እንደተላኩት ከኔ በኋላ ነብይ ቢኖር ኖሮ ማን ይኖር ማን ነበረ? አቡበክር አይደል እንዴ? ስለዚህ በነቢዩ ዘመን የሚረዳ እውነት የሚላቸው ማንም አላስፈለገም ማለት ነው። ግልጽ ነው። ያለምንም አጋዥ ተወጥተውታል። فبذلك قد زال السبب الرابع አራተኛ ምክንያት ምን አለ? ተወገደ አይደን በድጋሚ ፋዩ ሰበብን ኻስ ታዲያ ምንድነው ለየት የሚል ሰበብ የሚባለው ሚን ባዕድ ዘዋል هذه الاسباب الاربعه እነዚህ አራት ሰበቦች ከተወገዱ ግልጽ ነው ለነዚህ ማለት ነው መልስ የሚሰጥ ምንም ካልተገኘ ሐጃ ከሌለ انتهى المقصود من كلام انتهى المقصود انتهى ተቋጭቷል መልስ ከሌለ ምን አስባብ አለ ነው فأي سبب خاص من بعد زوال هذه الأسباب الأربعة ኢንተሃ ተቋጨ ይላሉ ፈውዛን አልመቅሱዱ ሚን ከላም ከንግግሩ የታሰበበት ገልጸው ለዚች ርዕስ የታሰብንበት ከተቋጨ አልመቅሱዱ ሚን ከላሚ ከተባለ ቢማዕነ ልሐዲስ እንደምንለው ነው ግልጽ ይህን ነገር ቢማዕነ ልሐዲስ እንላለን ንግግሩ የለ ማና ጽንሰ ይህንን ይመስል የእሱም ንግግር እዚህ ጋር ተቋጭቷል ይላል እዚህ ላይ ጥያቄ ካላችሁ ጠይቁ። ወደ ሌላ ርዕስ ከመሄዳችን በፊት ከራማቱል አውሊያ እዚህ ላይ ጥያቄ ካላችሁ ጠይቁ። ያልገባችሁ ነገር ካለ ከሌለ ይቀጥላ። ከራማቱል አውሊያ ብለናል። ከራማ ምናምን ሲባል ሰምታችሁ መቼስ ታውቃላችሁ ብዬ አስባለሁ። ግልጽ የእሳቸው ከራማ እኮ እየተባለ ብዙ ይባላልና እሺ ከራማቱል አውሊያ የአውሊያዎች ምን ተሐምር ይላል አውሊያ ማለት ጀምዑ ወልይ ነው አይደል ወልይ ማለት ወዳጅ ማለት አይደል አውሊያ ይሆናል እስቲ እንሂድ ምን ማለት ነው ትንታኔው ላይ ስንሄድ ከራማ ተአምራቶች ነው። ኩና ቀድ ተከለምና አን አያት ልአንቢያ ባሳለፍነው አስተምህሮት ትምህርት ላይ እንግዲህ የአንቢያዎችን ተአምራት አይተናል፣ ተናግረናል። ስለሱ አያት አላህ ስብሐነሁ ወተዓላ የሰጣቸውን ተአምር ወልፈርቁ በይነሃ ወበይነ ኸዋሪቂ ሰሐረቲ አላህ ለአንቢያዎች የሰጠው ተአምርና ለድግምተኞች የሰጠው ኸዋሪቅ ኸዋሪቅ ማለት ማለት ነው ያልተለመደ ተግባር ብያለሁ አይደል ወልኩሃኒ እንዲሁም ጠንቋዮች የሚያሳዩት ያልተለመደ ነገር ልዩነት እንዳለው አይተናል ወዐጃኢቢል ሙኽተረዓት እንዲሁም አዳዲስ ሙፍተራዓት ማለት አዲስ የፈጠሩት አስገራሚ ነገሮች አልሐዲተቲ አዳዲስ ማለት ነው። የፈጣጠሩት ነገር ልዩነት እንዳለ አይተናል። ያንን አውርተናል። ወሊማ ለሃ ሚን አልአሳር ያንን ያወራነው የተናገርነው ለእሷ ራሱን የቻለ ፋና ከመኖሩ አንጻር ነው ራሱን የቻለ ተጽዕኖ ስለሚፈጥር ብለን ነው የተናገርነው ይላል ዛሬ ደግሞ ወሰነተከለሙ ኢንሻአላህ ዛሬ ላይ ደግሞ እናወራለን እንማማራለን አን ከራማቲል አውሊያ ስለ አላህ ወዳጆች ተአምር لأن لها ارتباطا وثيقا بآيات الأنبياء ለእሷ እንግዲህ እርትባጥ አላት። እርትባጥ ማለት ማለት ቁርኝነት ወይም ተያያዥነት ወሲቀን ጠንከር ያለ ማለት ነው። ምን አለ ግንኙነት አለ ቢአያት አልአንቢያ ከነቢያቶች ተአምር ጋር ማለት ነው። ونبين سلزي يا الله باري اشتهمرنا يا نبياتك يا الله باري تهمرنا يا نبياتك دغمو يتسطاتشو تهمر انديت نو منناو نلام ونبين الفرق بينهما بما اكلاتشو ليون يالو ليونت ناس كمتالن ابرار وبين خوارق السحاره والمشعوذين በድግምተኞችና በአስማተኞች መካከል ያለውንም ልዩነት እናስቀምጣለን። አይደን በድጋሚ ተነቁሉ እንላለን። አውሊያ ስንል ነበረ። አውሊያኡላህ የአላህ ወዳጆች የሚባሉት ሁሙል ሙእሚኑነ አልሙተቁን እነዛ አማኞች ናቸው፣ አላህ የሚፈሩ ናቸው። በቃ ሌላ ነገር የለም። አውሊያ እንድትሆን አንተ የአላህ ወልይ እንድትሆን አውሊያ ብዙ ቁጥር ነው። ነጠላው ወልይ ነው። አማኞችና ሙተቂኖች ናቸው። በቃ የተለየ ወልይ ለመባል የምትጎትተው ጥምጣም የለም። 40 ሜትር ነው በምን የሚቀመጥ ማለት ነው። ግልጽ ነው። አንተ ወልይ ነው። ሌላ ከመጋረጃ ኋላ ሆነ የማጓራት ሸርጥም የለው ግልጽ ነው። ማጓራት የሚጠበቅብህ አይደለም። هذا من صفات أولياء الشيطان እንደውም አውላው ሸይጣን ምንድነው ሲፋ ነው ግልጽ ነው እንዲህ አይነት ነገር كما قال تعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون መስፈርቱ ይበቅ የአላህ ወዳጆች ማለት እነዛ ናቸው ፍራቻም የለባቸውም እነሱም በመጪው ዓለም የሚያዝኑም አይደሉም እነማን ናቸው ታዲያ እነዚህ አውሊያዎች ካላችሁ አለዚነ አመኑ እነዚያ ያመኑ ናቸው ወካኑ የተቁን አላህንም የሚፈሩ ነበሩ ግልጽ ነው የሚጠነቀቁ ማለት ነው ግልጽ ነው የሚፈሩ ነበሩ በቃ ይሄ ነው ፈኩሉ ሙእሚንን ተቅይን እያንዳንዱ አማኝ አላህን የሚፈራ ወልዩላህ የአላህ ምንድን ነው ወዳጅ ቢቀድሪ ኢማኒሂ ባለው የኢማን ቀድር ማለት ነው ወተቅዋሁ ባለው የኢማን የአላህ ፍራቻ ምን ቀድር አንተም አንቺም እሷም እሱም እነሱም የአላህ ወልይ ናቸው ግልጽ ነው እነሱ ዘንድ ባለው የኢማንና የፍራቻ ቀድር ማለት ነው። የአላህ ወልዮች ግን ይለያያሉ፣ አይለያዩ ይለያያል፣ ቀድር አላቸው። ወቀድ ዩዝሂሩ አላሁ ዐላ የደይህ እንግዲህ አላህ ከፍ ያለ ወልይነት ለሰጠው የሚሆን ከነዛ ውስጥ ለመረጣቸው ወቀድ ዩዝሂሩሁ አላሁ አላህ በይፋ ሊያወጣ ይችላል። አላ የደይህ በሱ እጅ በዛ በአላህ ወዳጅ እጅ ውስጥ ሚን ኸዋሪቅ አዳት ከተለምዶ ወጣ ያሉ ተግባራቶች ኸዋሪቅ ማለት ወጣ ያሉ ተግባራቶች ወይማ ይሰማ ብልከራማት ዛሬ ላይ እንግዲህ ሰዎች ዘንድ ምን ተብሎ ይጠራል ከራማ ልጥሮ ከራማት ተብሎ ይጠራል ፈልከራማ ከራማ ማለት አምሩን ኻሪቅ ያልተለመደ ጉዳይ ነው ሊልዓደቲ ከምን አንጻር ከልማድ አንጻር ያልተለመደ ነው ዩጅሪ ላሁ አላ የዲ ባዕድ ሳሊሒን አላህ በከፊል ሳልሕ መልካም በሆኑ ባሪያዎቹ ላይ እንዲከሰት የሚያደርገው ጉዳይ ነው ምን አትባዕ ሩሱል የሩሱሎች ተከታዮችን የሚሆን إكراما من الله لهم አላህ ለእነሱ ካለው ክብር አንጻር ግልጽ ነው إكرام ببركة اتباعه للرسل ለዛ صالح ለሆነ ሰው የሰጠው ለምንድን ነው ከተባለ ያንን ነብይ ከመከተሉ بركة ውስጥ ያገኘው ነው። ነብዩን የመከተል ምን አለ? በረካ አለ ያንን ከመከተል የተሰጣቸው በረካ ነው፣ ያገኙት ረድኤት ነው። ዝም ብሎ ለማንም ወንበዴ የሚሰጥ አይደለም። ይሄ ነው። ሰለዋቱላሂ ወሰላሙሁ ዐለይሂም የአላህ ውዳሴና ሰላም በእነሱ ላይ ይሁንና በአላህ ነቢያቶች ላይ በእነሱ ምክንያት የሚያገኙት ነው ነው ወለይሰ ኩሉ ወልይን ተሕሱሉ ለሁ ከራማ እንዲህ ሲባል ደግሞ ሁሉም ወልይ ተአምር አለው ማለት አይደለም። ምሳሌ አቡበክር ያሳየው ተአምር ባይኖረው የአላህ ወልይ አይደለም ብለን አንፈርጀው። ከሱ ያነሰ ደረጃ ላይ ኖሮት ደግሞ ከራማ ደግሞ በእጁ ሊከሰት ይችላል አይደል ስለዚህ ወላውሊያ አውሊያዎች እኮ አለዚ ለም ተظهر ለሁም ከራመቱን ተአምራቶች ለነሱ በይፋ ያልወጡላቸው ላ የዱሉ ዛሊከ አላ ነቅሲህም እነሱ ጎዶሎ መሆናቸውን የሚያመላክት አንድም ጉዳይ የለም። ተግባባን። በቃ እነሱ ነቢይ አይደሉም ብለን ልንፈርጅ የምንችለው ጉዳይ አንድም የለም ማለት ወለይሰ ኩሉ ወልይን ተሕሱሉ ለሁ ከራማ ለእያንዳንዱ ወልይ ከራማ አይገኝለትም ዘልየ መጥተዋል ወኢነማ ተሕሱሉ ሊባዕድህም ከራማ ተአምር የሚባለው ለከፊሎቹ ነው ኢማ ሊተቅውየት ኢማኒ ወይም ኢማኑ ስለጠነከረ ሊሆን ይችላል አው ሊሓጀቲ ወይም ደግሞ እንግዲህ ለሱ የተሰጠበት ሀጃ ሊኖር ይችላል። ግልጽ ነው። ሰው ልጆች ይቀበሉ ዘንድ ሊሆን ይችላል ዳዋ ሲያደርግ አው ሊኢቃመቲ ሑጀቲን አላ ኸስሚሂ እሱ ጋር ለሚ ከሚሞግተው አካል ላይ ሁጃን ለማቋም ነው። ሁጃን ለማቆም ነው። ሁጃ ማለት ማለት መረጃ ይሆን ዘንድ ይኸው እሱ መረጃ ይዞልህ መጥቶ አልተቀበልክም ተብሎ አላህ ዘንድ ሁጃ እንዲሆን ነው። አልሙዓሪድ ፊል ሐቅ በሐቅ ላይ ለሚጻረረው ማለት ነው። والأولياء الذين لم تظهر لهم كرامة لا يدل ذلك على نقصهم كما لك أن الذين النزيا وقعت لهم الكرامة ተአምር የተከሰተላቸው ደግሞ ተአምር በቃ ከራማ የተሰጣቸው ላ የዱሉ ዛሊከ አላ አነሁም አፍደል ሚን ገይሪሂም ከሌላው ይበልጣሉ የሚል ደግሞ አንድም እንድምታ የለውም። ወከራመቱል አውልያ የአላህ ወዳጆች እኮ ከራማ ሐቁን ቢኢጅማዕ አኢመቲል ኢስላሚ ወአህሉ ሱነቲ ወልጀማዓቲ የኢስላም ልቃዊን ሊቃውንቶች እንዳስቀመጡት ሊቆች መሪዎች እንዲሁም አህሉ ሱና ባረጋገጡት መሰረት አለ። ምን የሚባል ከራማ የሚባል ነገር አለ። በቃ ለአላህ ወዳጆች የሚሰጥ ማለት ከራማ አለ። ወቀድ ደለ ዐለይሃ አልቁርአኑ አልከሪም ወሱነቱ ሰሒሓ ግልጽ ነው። የተከበረው የአላህ ቁርአን ይህንን አረጋግጧል። የነቢ ዓለይሂ ሰላቱ ሰላም ሱናም ይህንን አረጋግጧል፣ አመላክቷል። ወኢነማ ዩንኪሩሃ ኖኮ የሚያስተባብለው أهل البدع من المعتزلة والجهمية كأهل البدع وست معتزلاني مثل جهميوتشن مثل ومن تابعهم الناس يتكتلون لا يا من كرامة وكرامة የሚባል ነገር የለም ملا وهذا إنكار يمن ምንድነው ما ነው لما هو ثابت في القرآن والسنة ቁርአንና ሐዲስ ያረጋገጠውን ነገር ምን ማለት ነው? ማስተባበሉ ነው። ተግባባን? ቁርአንና ሐዲስ ያጸደቀው ማስተባበል ነው። ምሳሌ ጂን የሚባል ነገር የለም። አሁን አንዳንድ ዶክተሮች ጂን የሚባል ነገር የለም፣ ሲህር የሚባል ሸይጣን የሚባል ነገር የለም። አንዳንዴ የምታውቀውንም ነገር ሲያስተባብሉ በቅርብ ከገረመኝ ነገሮች ውስጥ ብርድ የሚባል የለም የሚባል ነገር ሰምቼ ብርድ የሚባል ነገር የለም። ምን አሁን እስቲ አሁን እኛ የሚያከራክር ነገር ስንት አመት ብርድ እየመታን ብርድ ተመታ እየተባለ ብርድ የሚባል ነገር የለም ይላሉ። እኔ አሁን እዛ ውስጥ ገብቼ የቁርአን አንቀጽ ላመጣ ሳይሆን የሚታወቅ ነገር ላይ ብዙም እንትን መከራከር የሚያስፈልገው ምች የሚባል ነገር የለም፣ መጋኛ የሚባል ነገር የለም የሆነ ጊዜ ላይ በትራንስፖርት የተጓዝኩ እያለ ሲከራከሩ ሰምቼ ነው። ግልጽ ነው። ሚዲያ አውታር ላይ ማለት ነው። ግልጽ ነው። በጣም ገረመኝ ነው። አሁን ሰዓት ተርፏቸው ነው አይደል ያንን የሚያወሩት? ስንት የሚወራ ቁም ነገር እያለ አላሁ ልሙስተዓን ወአለይሂ ቱክላን። አሁን ይሄ መወራት የሚያስፈልገው ነገር ነው። አሁንም ምንድነው ነው ይሄ አሁን እያዩት ነው ተአምሩ ማስተባበል ይጠበቃል እንዴ የአላህ ወልዮች እጅ የተፈጠረውን ነገር እያዩ አስሐቡል ካፎችን ታሪክ ማንበብ ይችላሉ አይደል እንዴ ስንት ስንት ታሪክ አለ አይደል እንዴ ታዲያ ምንድን ነው የሚባለው እሺ ነብይ ናቸው <laughs> ግልጽ ነው ያ ነገር እንትን ስለሆነ ስለዚህ ከራማ የሚባል ተአምር አለ በየጊዜው ስንቱ የሚታይበት አለ ከራማ ያለው ማለት المعتزلة والجهمية ومن تابعهم وهذا إنكار لما هو ثابت في القرآن والسنة ብዙ ጊዜ እነሱ እንዲህ ነው የተረጋገጠ በግልጽ የሚታይን ነገር ነው ኢንካር የሚያደርጉት ግልጽ ነው የአላህ እ ስለሚፈላሰፉ ነው ግልጽ ነው ሌላ ከበስተጀርባው የሚፈላሰፉን ነገር ስላለው ግልጽ ዛሂርን ይዘህ ብትሄድ እኮ የሁላ ነገር ውስጥ አገባ ግልጽ ነው فبالقرآن الكريم በተከበረው የአላህ ስብሓንሁ ወተዓላ ቃል በቁርአን ውስጥ ከተጠቀሱት ውስጥ ክሰቱ አስሓብል ካህፍን ማየት ይቻላል። የአስሓብል ካህፍ ምን ተአምር አለ አይደለም? 309 ዓመት አይደል ሶስት መቶ ዘጠኝ ዓመት ተኝቶ የሚነሳ ሰው አይቶ ታውቃል? ሶስት መቶ ዘጠኝ ዓመት የሆነ እድሜው ራሱ አይታወቅም። ግልጽ ነው። ሶስት መቶ ዘጠኝ ዓመት እኛ በምናውቀው ማለት ግልጽ ነው። ታዲያ እንደዚህ አይነት ተኝቶ የሚነሳ ሰው ልክ እንደ እንቅልፍ ነው መባን ነው። ለዛውም ሰውነቱ ምንም ነገር ሳይበላው ብል ሳይበላው ምን ሳይንለው ግልጽ ነው። አንተ በሁለት ቀን ውስጥ ጆሮ ውስጥ የተለያየ ነገር ይገባና خلاص ኢንተ አምሩክ ግልጽ አለ እነሱ እኮ ምንም ነገር ሳይከሰት ወቂሰቱ መርየም የመርየም መርየም ነብይ ነች እንዴ ነብይ አይደለችም አይደል የአላህ ወልይ ነች በእጇ የተከሰተውን አይተናል። በዛ ጊዜ ይገኛል የማይባል ፍራፍሬ ፊት ለፊቷ ቁጭ ብሎ እየበላች ግልጽ ነው። ዘከርያ እስቲደነቅ ድረስ ያ መርየም ዋና ለኪ ሃዳ ቃለት ሁወ ሚን ዒንድላህ ኢነላህ የርዙቁ መን የሻው ቢገይሪ ሂሳብ ሁናሊከ ደዓ ዘከሪያ ረበህ ተገርሞ ማለት ነው። ማለት ያ ነገር በቃ ማለት እንዲሆኖ ሲያይ በቃ እንዲማ ከሆነ አላህ እንዲሚያረ እኔም በቃ ወደ አጄ ወደ አላህ ላዙር አለ በቃ ልጅ የለውም ነበረ ደዓ ዘከሪያ ረባ ግልጽ ነው እሱም ዱዓን በቃ በሷ በቃ ሰበብ ሆኖና ዱዓውን ማለት ነው ተያያዘው አላህ Subhanahu Wa Ta'ala ደግሞ ማንን ሰጠው ያህያን ሰጠው ግልጽ ነው وفي سنة صحيحة مثل نزول الملائكة እሱ ግን ሲከሰትም ራሱ የህያ ማን ነው ዘከርያ ደግሞ መጥቶለት በቃ ትወልዳለህ ተብሎ ገረመው ከእንደገና ማለት ሁለተኛ አላመነም ነበር ሁለ በቃ የቂን እስኪሆን ድረስ ማለት ሚስትየውም አይሆን ከአሁን ወዲያ ልጅ የሚባል ነገር ይታሰባል የማይባል ማለት ነው ምን በቃ ኃይሏ መቋረጥ ደረጃ ላይ ከደረሰ ሴት ልጅ መውለድ አትችልም ነው የሚባል የአላህ ደግሞ ፍላጎት ነው ልጅ እኮ የሚሰጠው አላህ ግልጽ ነው ሚስለ ሚስሉ ኑዙል መላኢካ ከሀይአት ቡላ በሰሃቦች ውስጥ እስቲ በሐዲስ ደግሞ ከመጣውስ ሚስሉ ኑዙል መላኢካ የመላይኮች መውረድን ይመስል ከሀይአት ቡላ ወርደው ደግሞ ልክ እንደ ጥላ ይሆናሉ ፊሃ በሷ ውስጥ ደግሞ በዛች በጥላ ልክ እንደ ጥላ ያጠሉና እንደ ዳመና ማለት ነው። እንደ ጥላ ስለ እንደ ዳመና ያጠሉና ፊያ አምሳሉ ሱሩጅ እንደ ሱሩጅ ይሆናሉ። በዚህ ላይ ይህ ኪታቡ ተሳስቶ ከሆነ ሰርጅ ከተባለ ኮርቻ ማለት ነው። ተሳስቶ ከሆነ አንዳንድ ጊዜ ስታል ብዬ ስለማስብ ኪታቡ ሰርጅ ነው መሆን ያለበት ፈትሐ ነው። ካልተሳሳተ ደግሞ ሱሩጅ ከሆነ ጀምዑ ሰራጅ ነው። ጀምዑ ሰራጅ ሱርጅ ይሆናል ወይም ሱሩጅ ሱሩጅ ይሆናል። አፎን እሱ ደግሞ ከተባለ ይሄ እንትን ታውቃለ ቂንዲል ምን ማለት ነው? ኩራዝ ነው አትበል ኩራዝ እንደ ኩራዝ ያለ ነው። ያው ዘይት ውስጡ ይደረግበታል። ከዛ በኋላ ከላይ ደግሞ እንደዚች ጫፍ ጫፍ ወጣ ወጣ ይልለትና ይለኮሳል ምናምን ብርሃን ይሰጣል። ኩራዝ ይባል አሃ ኩራዝ ኸይር እና እንደ ኩራዝ ያለ ነው። ምንድነው መላይኮች ይወርዱና ያጠሉና በመሃል እንደምን ይሆናሉ እዛ ውስጥ ልክ እንደ ፉራዝ ብርሃን እንደሚያበራ ይሆኑና ቁጭ ይላሉ። ለምን የወረዱት እኮ ከሰማይ ነው። ሊስቲማዒ ቂራአተ ኡሰይድ ብን ሑበይር የማንን የኡሰይድ ብን ሑበይርን አቀራር ሊያዳምጡ <laughs> ሱብሃንአላህ እሱ ሲቀራ ለማዳመጥ ይወርዳሉ። አላህ ነው የፈቀደላቸው አይደል? ሊያዳምጡ ይመጣ ተማርከው ማለት ነው። ለሱለይማን አዋፋቶች ይወርዱ ነበር፣ አብሮት ይሉ ነበር። ግልጽ ነው። ለማ ደግሞ ለኡሰይድ ኢብኑ ሑበይር ምን ነበረ? መላእክቶች ወርዶ በቃ ተሰብስበው ያዳምጡ ነበር። ወርደው ማለት ነው። አጃይብ እኮ ነው። ኧረ የእሱን እንትን ለመከታተል የመጣው ምናምን ትላለህ። ለኡሰይድ ብኑ ሑዘይር እኮ የመጣው ህዝብ ምን አይነት ነው? መላይካ ነው። አላህ የአላህ ወልይ በመሆኑ ማለት ነው። ግልጽ ነው። የተሰጠው ነው። ግን ከዚህ በፊት ስሙ ገኖ ታውቃላችሁ? የእሱን ስም እንዲገኖ ታውቁታላችሁ? ኡሰይድ ብኑ ሑዘይር አታውቁም ግን እንደዚህ ነው ሻ አላህ አላህ ፈለገ ስለዚህ ይህ ራሱን የቻለ ተአምር ነው ሱርጅግ በሚለው ሰርጅ በሚለው ፈስረ ነው ከሆነ በፈትሐ ከሆነ ኮርቻ ነው ልክ ጥላው ላይ ልክ እንደ ሰርጅ እንደ ኮርቻ ማለት ነው ሆነው ተቀምጠው ያዳምጣሉ ነው ስለዚህ በሁሉም በሁለቱም ይሄዱበት ለማንኛውም እኔ ኑስኻው ድንገት ሊሳሳት ይችላል ብዬ ወሰላሙል መላኢካ መላይኮች ደግሞ ሰላም ማለታቸው አላ ኢምራን ኢብኑ ሑሰይን ኢምራን ኢብኑ ሑሰይንን ሰላም ይሉት ነበር መላይኮች አሰላሙ አለይኩም አንተ የሆነ ትልቅ ደረጃ ያለው ሰው ወይም ሰዎች ዘንድ ትልቅ ቦታ የሚሰጠው ሰው ሰላም ቢል ምን አይነት ስሜት ነው የሚሰማ አንዳንዱ ከዛ መጥቶ ሼህ እንትናን እኮ እዛ መካ በሄድኩበት ሰላም አልኳቸው አገኘኋቸው ምናምን እያለ ያው እንግዲህ ያወራል ማለት ትልቅ ለሱ ጥሩ እንትን ስለሆነ ውስጡ ስለተሰማው ግልጽ ነው። መላይኮችንስ ቢሆን አስበው ولها أمثلة كثيرة ለእሷ ብዙ ምሳሌዎች አሉ፣ መምጣት ይችላሉ። ብዙ ብዙ ተአምራቶች አሉ። ومن أراد الاطلاع على هذه المسألة በዚህ መስአላ ላይ ሰርች ማድረግ ኢጥላዕ ማለት በይበልጥ ምን ለማለት ለመመልከት ጥልቅ እውቀት ለመያዝ የፈለገ فليراجع كتاب الفرقان بين أولياء الرحمن وأولياء الشيطان የሚለውን ኪታብ ያንብብ ይላል። ርዕሱ ራሱ ቦምብ ነው። አልፉርቃን በይነ አውሊያው الرحمن وأولياء الشيطان የሚል ኪታብ አለ للشيخ الإسلام ابن تيمية شيخ الإسلام ابن تيمية يصافت كتاب شيخ الإسلام ابن تيمية يصافت كتاب نو ያው የፈለገ ያንብብ ይላል አንብቡ ባረከላሁ ፊኩም እንደዚህ አይነት ኪታቦች የሚያጣቅሰውን ፈልጉና አንብቡ ኪታቡ ከሌላችሁ እንግዲህ ሞክሩ አንዳንድ ኪታቦችን ግዙ ግልጽ አንጡራታችሁ አድርጉ ኪታብ የሆነች ነገር ገዛ እያደረጋችሁ አንብቡ አትፍሩ ደግሞ አይገባኝም ምናምን እንዳትሉ وقد حصل برقد تكستوال في موضيع كرامات الأولياء في موضيع كرامات الأولياء التباس وخلط عظيم بين الناس وقد حصل تكستوال في موضيع كرامات الأولياء يا أولياء وچن يا الله ولي تعمر بتملكة بزيرس موضوع ما لبزيرس لي التباس مدبس بس ወኸልጡን መደባለቅ አዚም ትልቅ የሆነ ተከስቷል በይነናስ በሰዎች ማለት እንዴት ካላችሁ ወጣኢፈቱን ከፊል ቡድኖች አንከሩ ውቁዒሃ የአላህ ባሪያዎች ወይም የአላህ ወዳጆች ተአምር የሚለው ላይ አስተባበሉ ወነፉዋ ሙሉ ለሙሉ ውድቅ አደረጉ እነዚህ ደግሞ ሁሉ ጊዜ መነፍየት ነው ስራቸው ግልጽ ነው ውድቅ ማድረግ ነው ቢልኩልያ ሙሉ ለሙሉ ወሁሙ ጀህሚያ ወልሙዕተዚላ የለም ነው በቃ የለም እነሱ በቃ አቅላቸው ካልተቀበለ የለም ነው ግልጽ ነው ታዲያ እነሱ ቀፎ ጭንቅላት ካልቻለ ታዲያ የሚደረግ ግልጽ ነው ሁሉም ነገር ላይ ደርሶ ይችላል እንደ እነሱ ጭንቅላት እሱ ስላልደረሰ የለም ይላል እንዴ የእሱ አእምሮን አይቶታል እንዴ ራሱ የራሱን አእምሮ አይቶታል አላየሁም። ታዲያ አእምሮ የለውም ማለት ነው ስላልደፈሰበት ልቤን አላየሁትም፣ ስለዚህ ልብ የለኝም ማለት ግልጽ ነኝ። ስለዚህ ይሄ ተገቢ አይደለም። ፈኻለፉ النصوص ቁርአንና ሐዲስን ምን አሉ? ተቃረኑ። ወካበሩ ልዋቂዕ ወካበሩ አንቀበልም አሻፈረኛል። ካበሩ ማለት አሻፈረኝ ማለት ነው። አውቀዋል ግን አሻፈረኝ ማለት አልዋቂያ በገሃዱ ዓለም ምን ያለ የተከሰተን ማለት ነው። ወጣኢፈቱን ከፊል ቡድኖች ደግሞ ገለት ምን አለች ድንበር አለፈች ፊ ኢትባቲሃ ምን በማድለት ላይ በማጽደቅ ላይ እነዚህ ደግሞ ወረ እንዴ ለወልዮችማ ከራማ አላቸው የሚለውን ድንበር አልፎ ነው ያጸደቁት ለሷሊሁም ለጣሊሁም መደቡ ኧረ ሸገሌም አላቸው ይላል ከራማ ግልጽ ነው የሚሸጎጥ የሆነች እንደው እንትን አድርጎታል ወሁም እነሱ አልዓዋም ወሁም አልዓዋም እነሱ ደግሞ ብዙሃኑ ናቸው አዋም ብዙሃኑ ህዝቦች ነው ወሁም አዋሙ አዋሞቹ ብዙሃኑ ህዝብ ነው ይህንን እያለ ያለው በቃ ከራማ የሸገሬ እያለ ይልላል ወኡለማ ዱላሉ ወኡለማ ዳላሪ የጥመት ዑለማዎች አጸደቁ ዝም ብለው ፈአትበቱ አጸደቁ አልከራማት ከራማት የሚባልን ነገር ተአምር ብለው ሊልፈጀረቲ ወልፉሳቂ ለአመፀኞችም فجرى منا لا متأني فاسق وش لو انجل الموش له اللهم بيانة مات ومن ليس من أولياء الله من أولياء الله يا الله ودا جلاله نتم قلت له لا فلقوا تشكر إلا لا أنت ما لك ترى ما لنا لله لنا بل من أولياء الشيطان عندهم لا አውሊያው ሸይጣን ለሆኑትን ሰጡ። ግልጽ ነው። ከራማ ኧረ እነሱማ ይሉላል። ኧረ አትክህባት ሰው ነው ይላል። ግልጽ ነው። አንድ ወንድማችን ያለው ነገር ኧረ እሱ ከባድ ነው ምናምን ሲሉ አሉ ወላሂ ሀቂቀተ ሚዛን ላይ ብታስቀምጠውም ከባድ አይደለም። ሀቂቀተ ንግግሩ በጣም ገርሞኛል። ሚዛን ላይም ብታስቀምጠው ከባድ ሰው አይደለም። በጫት ያለቀ ነው ነው ግልጽ ነው ሰውነቱም ማለት ነው እ በምንም በአቅልም ደረጃ ብትመዝነው ምን አይደለም ከባድ ሰው አይደለም ወሰደቅ واعتمدوا في إثبات ذلك على الحكايات በምን ላይ ሒካያት ዝም ብሎ ወሬ ታሪክ ላይ አልመክዙበቲ ምን የሆነ የተዋሸ ዝም ብሎ ወልመናማት ምናም በቃ ዝም ብሎ ቅዠት ወልኸዋሪቁ ሸይጣንያ ወኸዋሪቂ ሸይጣንያ ሰይጣናዊ የሆኑ ተአምራቶችን ዝም ብሎ ፈዳዐው ልከራማት ሊሰሓረቲ ይኸው ምሳሌው ሊዘረዝር ፋ መጣቻ ፋ ከመጣ ልዘረዝርልን ፈዳው ልከራማቲ ልሰሐረቲ አሉ ሰጡ ፈዳው ማለት ሞገቱ አለ አላቸው አሉ ታምር ለማ ለምኖች ለድግምተኞች ወልሙሽዓዊዲን ለምኖች ሻዕዊዲ አስማተኞች ወደጃሊን ውሸታሞች አጭበርባሪዎች ሚን መሻኢኽ ጥሩቅ ሱፊያ ለተለያዩ የሱፊያ ጠሪቃ መንገዶች አራማጆች መሻይኽ ማለት የነሱ ጠሪቃ አለ እኮ የእያንዳንዱ ግልጽ ነው። ሀገራችን ላይ አለ ሱፊያ ሆኖ የእያንዳንዱ እኮ አለ የሚመደብለት ግልጽ ነው። ሱፊያ አለ። والمخرفين النزي خرافات الرماجوج ماذا مخرفين ماذا يا خرافات الرماجوج خرافات سيبات سمدت شلون حتى عبدوهم من دون الله قال له تشكي جزوة تدرس ارساتشو وريجيناتشو كرام الله تشيلا أحياء وأمواتا حياء يونتن يموتن تجزو وبنو الأضرحة አድሪሃዎችንም ገነቡ አላ ቁቡሪ መን የዝዑሙነ ለሁም ልዊላያ ወልይ ናቸው ብሎ ለሚሏቸው ሁላ ለገመቱት ለጠረጠሩት ሁላ አዎ አድሪሃዎችን ገነቡ ሚመን ሒከት ለሁሙ ድዓያት ሚመን ሒከት ለተወጋላቸው ተወጋ ማለት ማውጋት ማውጋት ስለ በጦር ምናምን አለ የተወሳላቸው የተወራላቸው ማለት ለሁም ለነሱ አዲዓያትል አሪደቲ በቃ ርጅት ያለ ዲዓያ ማለት ማለት ነው። ዲዓያ የተለያዩ ሙገታዎች ማለት ነው ናቸው። እሳቸው አዎ እንደዚህ ናቸው እየተባለ በቃ የሚለፈፍላቸው ማለት ወኑሲበ ኢለይሂም ተሰሩፉ እንደውም አስጠጉላቸው ኢለይሂም ወደ እነዚህ መሻይኽ ሱፊያዎች ማለት ነው አስጠጉላቸው ምንን التصرف في الكون። በዚች ዓለም universe كون ማለት universe ግልጽ ነው በዚህ ማለት ነው በምኑ ላይ በአለም ላይ በፍጡሩ በፍጡራኑ ላይ ምን አላቸው አሉ ተሰሩፍ አለ ተሰሩፍ ማለት ማለት እንደፈለጉ ምን ማለት ማገለባበጥ አይደል እንደፈለጉ መገለባበጥ ይችላሉ ወቀባኢ ሐዋኢጅ ደግሞ ሀጃንም ማውጣት ይችላሉ አለ መንዳዓሁም የጠራቸውን ወጠለበ ሚንሁም ከነሱም የጠየቀን አልመደድ ምንን እርዳታን ወስተጋሰ ቢህም በእነሱም የጭንቅን ጥሪን የተጣራን ወሰሙሁም እንደውም ሰየሟቸው እነዚህን ከራማ አላቸው ብሎ የሚሏቸውን የሱፊያ ጠሪቃ መሻይኾችን ምን አደረጓቸው አላቅጣት አሏቸው ቁጥቦች አሉ ቁጥብ ይባላል እዚህ ኧረ እሱ የዓለም ባንክ እኮ ቁጥብ ነው ይባላል። ግልጽ ነው። ሌላ ቦታ ኧረ ይሄ እኮ የደሴ ቁጥብ ነው። በየቦታው ቁጥብ አለ። ግልጽ ነው አለ قطب እሱ ነው ዋናው። በቃ እነዚህ ቁጥቦች ከሌሉ ምሳሌ ኢትዮጵያ ላይ የኢትዮጵያ قطب የሚባሉ አሉ፣ በሱፊዮች አባባል ማለት ነው። ግልጽ ነው። እነዚህ ቁጥቦች ናቸው። እያንዳንዱ የእያንዳንዱ رزق ማለት ነው የመፍሰስ ሁኔታ እነሱ እነዚህ ቁጥቦች ከተነሱ በቃ አለቀ። ግልጽ ነው። ቁጥቦች አቅጣር እ በቋንቋ ደረጃ ቀጥታ ትርጉሙን ስንሄድ ቁጥብ ማለት ሰይድ እንደማለት ግልጽ ነው። እነዚህ የበላይ የሆኑ ነው፣ ግን ከሰይድ በላይ ነው የሚያስቧቸው። እንደዚህ ግልጽ ነው። ሰይድ ብቻ አለ ወልአግዋስ ለጭንቆቻችን ደራሽ ግልጽ ነው ነው የሚሏቸው ለጭንቆቻችን ደራሽ ቢሰበቢ ትልከል ከራማት ይህን ደረጃ ምን እንዲሏቸው እንዲሰቅሏቸው ያደረጋቸው ምንድን ነው? ትልከል ከራማት እቺ ከራማ የምትባላል ደግሞ ትክክል አይደለችም። አልመዝዑመቲ እነሱ ምን ያሏት የጠረጠሯት ግን ምንድን ነው? ሲሕር ነው አይደል? እየሰሩባቸው የሚያዩትን ነገር በቃ የተለያየ አስማቱን እየጠ እነሱ እኮ ከራማ አላቸው ይላሉ። ወልሕካያት ልመክዱባ እኚህ ውሸት የሆኑ ምኖች ወሬዎችን ተይዙ። እውነት እኮ ያልሆነ ነው፣ ግልጽ ነው። እሳቸው እኮ እኔ አንድ ጊዜ የሰማሁት የሆኑ ሰው ጠየቀሱ፣ እኔ በራሴ የሰማሁት ሲሄዱ አንድ መኪና አስቆሙት ሰውየው ነው እና ጫሬም ብሎ ማለት ነው ቢለምት እኑት እምቢ አለ። ሞልቷል ብሎ እምቢ አላቸው። ከዛ በኋላ እንደውም እንዴት ታስቆመኛለህ ምናምን ብሎ እንደ አላቸው። ከዛ ትንሽ እንደሄደ ቆመ መኪናው ቢባል ሞተሩ ቢፈተሽ ምን ቢባል ምናምን በቃ ቆመ ቆመ መኪናው። እና ያላቸው ከራማ ከራማ እንዳይመስል ብለው ነው ለኔ የሚነግሩኝ። ግልጽ ነው። እሳቸው የእሱ አባት እንዲህ ነው የሰሩት ተብሎ ለራሴ ተነገረኝ። ደግሞ የቦረናው ጌታ የሚባሉትን ይህንንም በራሴ የሰማሁት ነው። አሁን ዝም ብሎ ወሬ አይደለም። እሳቸው የምትካድም ሴት ነች። ስናገራት የተለ እያለቀሰች ነው። እሳቸውን አትንካብኝ መሐመድ፣ እሳቸውን ከነካብኝ እኔ እንደምወድ እጠላሃለሁ አለች። ምንድን ነው ቆይ እሳቸው ማለት እኮ ግልጽ ነው። ያው እኛ አልደረስኩበትም መቼ እቺ ምድር ቆርሰዋት እኛ ክልል የነበረውን ሌላ ቦታ ወሰዷት። ህዝቡ ማለት ነው እንትን ሲል ቆርሰዋት። አስቡ እንግዲህ ዳቦ ዳቦ <laughs> ቆርሰዋት ያችን ከተማ ማለት ነው ወስደው ሌላ ቦታ ተከሏት። ግልጽ ነው። ወስዷት እኮ ነው ወስዷት ያችን ከተማ ሌላ ቦታ አስቀመጧት። የባሰባቸው ደግሞ እንዲህ በፊት ለፊትም የሚሉ አሉ። ሰው እነሱን እንዲህ ከማድረግ የተነሳ ዋ የቆምኩበትን ቦታ ጭምር ቆርሼ ሌላ ቦታ እንዳልወስድ ይሏል። ከቆምክበት ምድር ጋር ግልጽ ነው እና ይሄ ሁላ ሀታ የአላህ ወልዮች እንዲህ ይላሉ። የአላህ ወልይ ያለመሆናቸው የምታውቀው በዚህ ነው። ግልጽ ነው። እንዲህ አይነት ይሄው ራሱ ይነግራል ኢንሻአላህ። ፈቀሪቱ ኺዘት በዝግ ተይዛለች ዳዕወል ከራማት ይሄ ከራማ የሚባለው ሙገታ ዘሪዓተን ሊዒባደቲ ለመገዛት እነሱን መሸጋገሪያ ይሆናል። ዘሪያ ምን ማለት መሸጋገሪያ ይሆናል። መን ኑሲበት ኢለይህ ወደሱ የተጠጋበት ወልይነት ተብሎ የተጠጋበት ወይም ከራማ የተጠጋበትን ለመገዛት ሰበብ ሆኗል። ወሩበማ ሰሙ ሽዑዳ ሰሙ الشعوذة እነዚህ አስማተኞች አስማተኞችንም ይሰይማሉ። ወተድጂል ተድጂል ማለት ማለት ነው ደጃል ውሸታሞች አይደል? ወሲሕር እንዲሁም ምንን ውሸትን ድግምትን ከራማ ከራማ ብለው ይሰይማሉ። لأنهم لا يفرقون بين الكرامة والأحوال الشيطانية ሰዎች ማለት ነው በከራማና በሰይጣን አህዋል ዙሪያ መለየት ስላልቻሉ ነው። ግልጽ ነው። ተቀላቀለባቸው። ወላ ዩፈርቁነ በይነ አውልያኡ ረሕማኒ ወአውልያኢ ሸይጣኒ በአራህማን ወልዮች ወዳጆችና በሰይጣን ወዳጆች መካከል መለየት ስላልቻሉ ወኢላ አለበለዚያማ እኮ ግልጽ ነው ነው ግልጽ ነው ግልጽ ነው ፈማዕሉም فمن المعلوم بلو مي أرغوت كسر أرغوت فمن الأدلة فمن المعلوم من اللبك فمن المعلوم من دم التوك وكم التوك أنه حتى من ثبتت أنه ولي لله يا الله وداج مغون ولي መሆኑ የተረጋገጠለት ሰው بنص من القرآن أو سنة። በቁርአንም ይሁን በምን በሐዲስ وإن جرى على يده በእጁ ላይም ቢከሰት كرامة من الله ከአላህ የሆነ ተአምር لا يجوز أن يعبد من دون الله ከአላህ ውጪ ምን ሊሉት አይገባም ምን ሊሉት ሊገዙት አይገባም ولا أن يتبرك به أو بكبره بس سميون بس كبر بركة مشات أي جبان لأن العبادة حق لله وحده مكنياتهم أملكو ميبالو نجر لا الله بيتشاي ميكبا من دنوال أملكو نو يمي نم أي أيضا وهناك أزي ليلة ፉሩቅ ምኖች አሉ ልዩነቶች አሉ በይነ ከራማቲል አውሊያ በአላህ ወዳጆች ተአምርና ወኸዋሪቅ ሰሐረቲ ወልሙሽዓዊዚን ሙሽዓዊዚን በድግምተኞች በአስማተኞች በእውሸተኞች መካከል ያለው ኸዋሪቅ ምን አለው አለ ልዩነት አለው ሚና ከሷ ውስጥ ልብ በሉኝ እሺ አነ ከራማቱል አውሊያኢ የአላህ ወዳጆች እኮ ተአምር ሰበቡ ተቅዋ ይሄ የተሰጣቸው ምክንያት ይሄ የተለገሳቸው ምክንያቱ ምንድነው አለ አላህን መፍራታቸው ነው ወልዓመል ሳሊሕ መልካም ስራን ሰሪ በመሆናቸው ነው ወአዕማሉል ሙሻዕዊቢን የእነዚህ ደግሞ የምኖች የአስማተኞች እኮ ተግባር ሰበቡሃል ኩፍሩ ወልፉሱቅ እንዴ አስማት የሚሰጠው ወይም ድግምተኛ የምትሆኑት እኮ በቁርአን ስክዱ አይደል ይሄንን የሚሰጣችሁ በዚህ ነግሬያችኋለሁ ቁርአንን በአይነ ምድር ጻፍ ቁርአን ላይ ቁመ ቁምና እርገጠው ይሄንን ብሎ እኮ ነው ሸይጣን ይሄንን ደረጃ ማዕረግ የሚሰጥ ግልጽ ነው ሰበቡሃል ኩፍሩ ወልፉሱቁ ማመጽና ወልፉዙር ጸያፍ ተግባርን ተግባሪ በመሆን ነው ወሚንሃ ከሷ ውስጥ አነ ከራማቱ ለውልያ የአላህ ወዳጆች እኮ ተአምር ዩስተዓኑ ቢሃ አለል ብሪ ወተቅዋ አላህን በመፍራትና በመልካም ነገር ላይ ነው ምን የሚሉበት የሚታገዙበት አው አላ ኡሙሪ ሙባሓ ወይ በተፈቀደ ጉዳይ ላይ ነው ማያውሉት ግልጽ ነው እንጂ ሰው ልጆች እንዲያመልኳቸው አይደለም ሰው ትንሽ ለነሱ ስጁድ ቢያደርግ እንኳን ዝም ይላሉ እንኳን አይደለም እነዚህ አላህ ወልዮች አይደል ነብያቶችን ከልክለዋል አይደል ሰው እሽክብ እሽክብ ሲላቸው ማለት ወአዕማሉል ሙሻዕዊዲን ይኸው በዚህ ታውቃላችሁ ብያቸዋለሁ ቅድም አስማተኞች ወደጃሪ ውሸታሞቹ ዩስተዓኑ ቢሃ አላ ኡሙሪ ሙሐረማ የሚጠቀሙት ለምን ጉዳይ ነው አለ ለሐራም ነው ሚነ ሽርኪ ሰው ሽርክ ውስጥ እንዲወድቅ እነሱን ይገዛ ያለ ሄደው አይከለክሉም እኔ ባይኔ ወላሂ ሀቂቀተን እንዲህ እግራቸውን እየሄዱ ሲስሙ በቃ ተነሱ ሲሏቸው ነው የሚነሱት። እኔ እንጃ ሰውየው እንደዚህ ሩኩና ስጁድ ላይ ራሱ ለአላህ ዙሁር አስር ላይ ሲሰግድ እንኳን አይቆይም። ግልጽ ነው። ተነስ ሲለው ነው ሰውየው የሚነሳው ስጁድ አድርጎለት ማለት ነው። ወልኩፍር ኩፍር ላይ ወቀትሊ ኑፉስ ነፍስን በመግደል ላይ ግልጽ ነው። በቃ ከራማ ተብሎ ሰው ገሎ ያሳያል። ንጹሃን ህዝብ ኩፍ ወሚንሃ ሌላኛው አነከራ ስለዚህ የአላህ ባሪያዎች የተሰጣቸውን ተአምር ለመጥፎ ነገር ምን አይሉ ጠቀሙ። ወሚንሃ አነ ከራማቱ ለአውሊያ የአላህ ወዳጆች እኮ ተአምር አውሊያ ተቅዋ አውሊያ ከራማቸው ተቅዋ ነው። ተቅዋ ግልጽ ነው። ቢዚክሪ ላሂ ወተውሂድ ተቅዋ ማለምን ማለት ነው። ትጠነክራለች ነው አይደል? ወይም ትጠበቃለች ትጠበቃለች አላህን በማስታወስና ተውሂድን በመያዝ ወኸዋሪክ ሰሐረቲ ግን የምኖች የድግምተኞችና የምን የድግምተኞችና ወልሙሻዊዲ እኚህ አስማተኞች ግን ተብጡሩ ምን ትላለች ምን ትላለች ከንቱ ትሆናለች አው ተድዑፍ ወይም ምን ትላለች ትደክማለች እንደ ዚክሪላ ያል አላህን ስታወሳ አረግ አንተ እስቲ ቁርአን ቅራበት የነሱ ላይ እነዚህ አውሊያው ሸይጣን ሲመጡ ወይም እነሱ እኚህ ቁርአን ቅራ ግልጽ ነው ድክም ሲል ወይም ደግሞ ምን ሲል ታያለህ ሲከሽፍም ታያል አይደል? እስቲ ከራማ የተባለው የአላህ ወልዮች ላይ ግን ብትቀራ ምንም ማሸነፋቸው እዛ ከአላህ የመጣን የአላህ እንትን ሊያጠፋዋል እንዴ? ግልጽ ነው። እንደውም ምን ይለዋል? ያጠነክረዋል አይደል? ያ ከራማ ሲጨምር ታያሉ። እነዚህ ግን ወዲያው እኔ በአቂቀትን ከዚህ በፊትም ነግሬያቸዋለሁ። እንደዚህ እነማዘር እንደዚህ ሲያደርግ ግልጽ ነው ገብቼ ያየሁበት አጋጣሚ ነበረ። ግልጽ ነው። የአላህ ወልይ ነኝ ብሎ ግልጽ እናቴም ቁጭ ብላለች፣ እህቴም ቁጭ ብላለች። ያው እነሱ እውቀትም ስለሌላቸው ምናምን ቡና አፍልኝ አላህ ወልይ ነኝ ምናምን ብሎ ልክ እኔ ስገባ ገና ሲያይ ማለት ነው ወደ ስርና ወደ ላይ የሚታየው ሱና አለባበስና ከላይ ደግሞ ጽይበን ሲያይ ምናምን አልቆየም ምናምን ነገር በሉ እሺ ምናምን ብሎ እልም ብሎ ነበር። ግልጽ ነው። እንደዚህ ደረጃ ያውቃሉ መጭበርበር ስለዚህ ወቂራአቱል ቁርአን ወተውሂድ ግን ታደክማቸዋለ። በቃ ግልጽ ነው። ከራማቸው አይቀጥልም ማለት ነው። ፈተበየነ ቢሃዳ በዚህ እንግዲህ መሰረት ግልጽ ሆኖልሃል አነ በይነ ከራማቲል አውሊያ በአውሊያዎች ተሐምርና ወተህሪጃቲል ሙሻዊዲን እነዚህ አስማተኞች ተህሪጅ የሚያደርጉት ግልጽ ነው። ተህሪጅ ማለት ምንድን ነው የሚለው ሰዎችን በቃ የሚያነሳሱበት ማለት ነው። ተህሪጅ ሻዕዊሊን ወደጃሪን ውሸታሞች ፉሩቀን ልዩነት አለው። ቱመይዙ ልሐቀ ሚን አልባጢሊ ሐቅና ከንቱ ውሸትን የምትለይበት ይላል። ወከማ ዘከርና እንዳወሳ ነው ፈኢነ አውልያ አላህ የአላህ ወዳጆች እኮ ሐቀን ላ የስተግሉን በእውነት አይጠቀሙበትም ላ የስተግሉን አይጠቀሙበትም ማ ዩጅሪህ ላሁ አላ አይዲህም በእጃቸው አላህ እንዲከሰት ባደረገው ተአምር ሚነል ከራማት ሊነስቢ ሰው ልጆች እንዲገዟቸው ከአላህ ውጪ እንዲገዙ ከአላህ ውጪ ሌላ እንዲመለክ ሰበብ አይሆንም ወልእክትያሪ ብልጠትን ማታለልን አይጠቀሙበትም ወለፍቲ አንባሪ ናሲ የሰው ልጆች ወደ እነሱ ለማዞር የሰውን ምልከታ ለማግኘትም አይጠቀሙም ኢላ ተዕዚሚህም እነሱ ምን እንዲሏቸው እንዲያልቋቸው አይጠቀሙም የአላህ ምኖች ባሪያዎች ወኢነማ ተዚዱሁም ተዋዱዐን አላህ ከራማ ከሰጣቸው የሚጨምርላቸው ምንድነው መተናነስን ነው ወመሐበተን ሊላህ ለአላህ ብሎ ምን ይላሉ ይወዳሉ ወኢቅባለን አላ ኢባደቲ እሱንም በመገዛት ላይ ይዞራሉ ግልጽ ነው ከራማ ስለሰጣቸው አላህን በጣም ምን ይላሉ ያመልኩታል የባሰ بخلاف أولياء بخلاف هؤلاء المشعوذين በእነዚህ አስማተኞች ተቃራኒ ማለት ወደጃሊ ውሸታሞች ፈኢንሁም የስተግሉን አዎ ያገኙትን ይህ ሰይጣናዊ የሆነ ታምር ይጠቀሙበታል የስተግሉ ይጠቀሙ ለአህዋል ሸይጣንያ አለቲ ተጅሪ ያቺ የምትከሰት አላ አይዲህም በእነሱ እጅ ላይ ሊጀልቢ ናስ ሰው ልጆችን ለማምጣት ኢላ ተዕዚሚህም እነሱ ምን እንዲሏቸው ምን እንዲሏቸው እንዲያልቋቸው ወተቀሩብ ኢለይህም በእነሱም እንዲቃረቡ አዎ በእኛ ተቃረቡ ይላሉ ወኢባደቲህም እነሱን እንዲያመልኳቸው ሚን ዱንላህ ከአላህ ውጪ ሐታ ከወነ እስኪፈጥሩ ድረስ ኩሉ ዋሒድ ሁሉም እያንዳንዱ ሚንሁም ከነሱ ለሁ ጠሪቀተን ኻሳ እያንዳንዱ ምን አለው የተለየ ጠሪቃ አለው መንገድ ግልጽ ነው የሚሄድበት ወጀማዓቱን ጀማዓም አለው ቱሰማ ቢስሚሂ በስሟ የምትጠራ እኛ ሀገር እንኳን ያሉት እኮ እነዚህ የሽርክ መንገዶች ምን የቃጥባሬ አልከስዬ ምናምን እየተባለ አልከሶ ማለት ነው እኔ የመሳሰሉት የሚሄዱት ግልጽ ነው። የዳነው ግልጽ ነው አለ እየተባሉ የሚሉት ሁላ ራስ በራሳቸው እኮ አይስማሙ። ኮፍያ አላቸው። በኮፍያ የቃጥባሪው አልከስ አይከተልም። አይከተል ለዛ እንደዚህ ማለት ምሳሌ ከሻዚልያ ወሪፋኢያ ወነቀሽ በንድያ የሚባሉ አሉ። ለዛ ነው። አሁን ይሄ ከአገራችን ወጣ ያሉት ናቸው፣ የሶፊያ አካሄዶች ናቸው። ግልጽ ነው። ሻዘልያ የሚባለው አለ፣ ሪፋኢያ እና ነቀሽበንድያ የሚባለው። ነቀሽበንድያ ብዙ ጊዜ እንትኖች ጋር ነው፣ ፓኪስታን إلى غير ذلك። ተው የእነሱ መሪዎችማ ተው፣ ደንሱ በሏቸው ብቻቸው። አጃኢብ ነው የምትሉት። رقص አላቸው የራሳቸው ዳንስ ከሙዚቃ ምንም አይተናነስ። إلى غير ذلك من الطرق الصوفية والحاصل እዚህ ላይ እንግዲህ ያው ጠቅለል አድርገን የምናገኘው እንደው ፍሬ ሐሳብኩም ነገር አነናስ የሰው ልጆች ኢንቀሰሙ ምን ብለዋል ተከፍለዋል ፊ መውዲዕ ልከራማቲ በከራማ ርዕስ ላይ ተከፍሏል ኢላ ተላተቲ አቅሳም በስንት በሶስት ክፍል ያው ቅድም ያለውን ነው እሺ ጠቅለል የሚያደርግላችሁ ኪታቡ አቀራረቡ ማሻአላህ ነው መጨረሻ ላይ ሐዋሲል እያለ ጥሩ ያመጣዋል ቅስሙን ገለው ፊ ነፍይሃ ከፊሎቹ እንግዲህ ቡድኖች ድንበር ያለፉ ናቸው ውድቅ በማድረግ ሀታ አንከሩ ማ ሁወ ሳቢቱን ፊል ኪታቢ ወሱና በቁርአንና በሐዲስ ላይ የጸደቀውን የጸናውን ውድቅ ያደረጉ ናቸው ያስተባበሉ ናቸው ሚነል ከራማት ሰሒሐ ትክክለኛ ያዘሉ ምኖችን ተአምራቶች አለቲ ተጅሪ አላ ወፍቂ ልሐቂ አለቲ ያቺ ተጅሪ የምትከሰት ተጅሪ ማለት እስካሁን ያየነ የሚከሰት ማለት ነው አይደል በቋንቋ ደረጃ የምትፈስ ማለት ነው አላ ወፍቅ ልሐቅ የሐቅን በመቅጠም ሊአውሊያ ኢላህ ልሙተቂን አላህን ፈሪ ለሆኑት የአላህ ምኖች ወዳጆች የሚከሰተውን ያስተባባብላሉ እነዚህ እነማን ናቸው ብያቸዋለሁ ጃህሚያ ሙዕተዚላ አይደል እና እነሱን የተከተሏቸው ጫጩቶቻቸው ማለት ነው ወቂስሙን ገለው ፊ ኢስባት ልከራማት ከፊል ቡድኖች ደግሞ አሉ በማጽደቅ እኚህ ደግሞ ድንበር አልፏል። እነዛ ውድቅ በማድረግ ነው ድንበር ያለፉት። እነዛ ድንበር በማለፍ ነው ምን ያደረጉት? ድንበር ያለፉት ውድቅ በማድረግ ነው አይደል? እኚህ ደግሞ በማጽደቅ ድንበር አለፉ። በማጽደቅ ሐታ ዕተቀዱ እስኪያምኑ ድረስ አነ ሲሕረ ድግምት አሉ ወሸዕወዘቲ አስማት ወደጀሊ ውሸቱ ሚነል ከራማት ከምን እስኪያደርጉት ድረስ ከከራማ ብለው መደቡ መደቡበት። እኒ ደግሞ አጸደቁና ከነጭራሹ አስማቱም ድግምቱም የተለያየ የተቀጣጠፈው ምንድን ነው አሉ? ከራማ ነው። ይሄን ከራማ ነው። ግልጽ ነው። ምን እንደማለት እንደሆነ ታውቃላችሁ? ግልጽ ነው። ምን እንደማለት ይመስላችኋል? ወርቁም ብሩም አርቴውም ቆርቆሮም ዲዛውም ሁሉም ምንድናቸው? ወርቅ ብሎ እንደመሰየም ነው። ግልጽ ነው። ሚስማሩ ሁሉም በቃ ያገኘውላ በቃ ወርቅ ነው እያል አንድ አይነት ስያሜ መስጠት ማለት ነው። አንድ ግራም ወርቅና አንድ ግራም ምስማርን እኩል እንደሚያደርግ ወይ ኩርንችት ሚስማር የምትባል የለች እንደዛ እንደማሰብ ወደጀሊ ምን አልከራማት ወስተገሉሃ ተጠቀሟት ወሲለተን ልሽርኪ ለሽርክ ምን ማለት መዳረሻ ትወዘን والتعلق بأصحابها النزية النزية كرامة بالبيتوش ناتشو بلو بلالو أتشو سووش من تلتان من عملتو مشكوتو مستيزبوت كيف تسكيدو بلس والتعلق بأصحابها من الأحياء حياو كوونو تميون والأموات اه بموتو تنبيون بكا دنبر مالفيا سبب هنا حتى نشعى አንዛሊከ ሽርኩል አክበሪ ትልቁ ሽርክ የሚባለው ከዚህ እስኪነሳ መነሻው ይሄ ነው። ግልጽ ነው። ከራማቱ ላውሊያ በሚል ነው ሰበብ ነው ምን ያለው እ የተነሳው አለ ቢዒባደት ልቁቡሪ ቀብርን በመገዛት ወተቅዲሲ እነሱን እንደ ቅዱስ መፍጠር ወተቅዲሲ ልአሽኻስ ሰዎችን እንደ ቅዱስ ማየት ቅዱስ ናቸው ብሎ ወልጉሉው ፊህም በእነሱም ላይም ድንበር ማለፍ የመጣው በዚህ ሰበብ ነው ሊማ የዝዑሙነ ለሁም ሚን አልከራማቲ ለነሱ ምን አላቸው ብለው ስለሚመጉቱ ነው ተሐምርና ወልኹራፋት የተለያዩ ሁራፋቶችን እያመጡ ይናገራሉ ማለት ነው። አቅል የማይቀበለው ነገር ሁራፋት ይባላል። ወልቂስሙ ታሊስ ሶስተኛው ክፍሎች ደግሞ ሁም አህሉ ሱና ወልጀማዓ አህሉ ሱና ወልጀማዓ የሄዱበት አቋም ነው። توسطوا في موضوع الكرامات بكرامة زوري علي مع كلنجنة ميزانا وينتن تلاف صوت غوازولا <coughs> بين الإفراط والتفريط أنا ندق مالك أجو يكتب نقريات بين الإفراط كتب على غلو مالك نوشي تجاوز الحد مالك دمبر بما فلافنا والتفريط بما قوادل إيه ما قوادل نوشي አንድ አይነት ትርጉም እንዳሰጡ ተፍሪት ሲባል ማጓደል ያ ድንበር ማለፍ ተቃራኒ ናቸዋል ፈአስበቱ አጸደቁ ሚና ከሷ ማ አስበተው ልኪታቡ ወሱና ቁርአንና ሐዲስ ያጸደቀውን አጸደቁ ወለም የግሉ ምን አላሉ ድንበር አላለፉም ፊ አስሓቢሃ በእነዚህ በከራማ ባለቤቶች ላይ ድንበር አላለፉም በቃ ከራማ ያላቸው ነው አዎ ከራማ አላቸው ይላሉ ግልጽ ነው ግን ከራማ ስላላቸው ብሎ አይገዟቸው ማለት ወለም የተዓለቁ ቢህም በእነሱ ላይ አልተንጠለጠሉ ሚን ዱንላህ ከአላህ ውጪ ወላ ያዕተቂዱነ ፊህም በእነሱ ላይም እምነት የላቸውም አነሁም አፍበል ሚን ገይሪህም ከሌላው ይበልጣሉ የሚል እምነትም የላቸውም በል ሁናከ ሚን አውልያ ኢላህ እዚህ ላይ እኮ የአላህ ምኖች አሉ ምኖች አሉ ወዳጆች አሉ መን ሁወ አፍደል ሚንሁም ከነሱ የበለጠም ሊኖር ይችላል አይደል ከራማ የለውም ግን ከነሱ ሊበልጥ ይችላል ወለም ተጅሪ አላ የደይህ ከራመቱን በሱ እጅ ምን ያልተከሰተ ከራማ የሚባል ምንም የለውም ግን ከነሱ ሊበልጥ ይችላል ወነፈው ማ ኻለፈ ልኪታቢ ወሱና አህሉ ሱናዎች እንግዲህ ቁርአንና ሐዲስ የሚጻረርን ሁላ ውድቅ አድርጓል ሚነደጀሊ ከውሸት ወሸዕወደቲ አስማትንም ይሁን ወነስቢ ከአላህ ውጭ መገዛትን የሚሆን ወልእህትያሪ ብልጠት ማታለል የሚባልን የሚሆን ውድቅ አድርጓል። ዋዕተቀዱ አምነዋል አነሁ ሚን ዐመል ሸይጣን እነዚህ ሰዎች እኮ የሚዶልቱት ነገር የሰይጣን ተግባር ነው ብሏል። ወለይሰ ሁወ ሚን ከራማቲል አውሊያ ግልጽ ነው። እነዚህ ማን የሚሰሩት ሱፊዮች የሚሰሩት ሌሎችም ሌሎችም የሚሉት ነገር ከሸይጣን ተግባር ነው ብሏል። ወለይሰ ሁወ ሚን ከራማቲል አውሊያ የአውሊያዎች እኮ ከራማ ተአምር አይደለም ይላሉ። ፈሊላሂ ልሐምዱ ወልሚና ለአላህ ስብሓነ ወተዓላ ምስጋና ይገባው። መመጻደቅም ወይም ደግሞ ኢሕሳን በሉት ሚና የሚለው ኢሕሳን ለሱ ይገባው። አላ ውዱሕ ልሐቂ ሐቅን ግልጽ በማድረጉ ወፍቲዳሕ ልባጢሊ ባጢልን ደግሞ ምን ማለት በማድረጉ በማዋረዱ ግልጽ ነው። በግልጽ እንዲወጣ በማድረጉ ይላል። አላህ ይህንን ያደረገው ለምንድን ነው? ሊየህሊከ መን ሀለከ እምበይነ ወየሕያ መን ሀየ እምበይነ ወኢነ አላህ ለሰሚዑን ዓሊም። ይችን ቃል ከዚህ በፊት አሳልፈናል። ግልጽ ነው። ይህንን የቁርአን አንቀጽ ፈስረናል። ወላሁ ተዓላ አዕለም፣ ሐቂቃው የሚያውቀው አላህ ነው ይላል። ነዓም ወላሁ ተዓላ አዕለም